በዚህ አጋጣሚ ግርማዊነታቸው በእኔ ላይ ያሳዩት ትኩረትና የሰጡኝ ትምህርት መነሻው የተማርኩበት ሀገር ግብጽ፣ የተማርኩት የሕግ ትምህርት አይነትና ስሜም ያልተለመደ የሙስሊም ስም መሆኑ ሊሆን ይችላል። አላውቅም። ወደ ደሴ መዘዋወር ጀነራል ግራሲያኒ ላይ በቤተ መንግስት የካቲት 12 1929 ዓመተ ልደት ቀን በደረሰው አደጋ ምክንያት ወላጅ አባቴ በቤተ መንግስት የጠላት ወታደሮች ስለገደሏቸው እንዲሁም በዚሁ የግርግር ጊዜ የእናቴ ወንድም ሼህ ሰይድ መሐመድ ሳዲቅ ታስረው በምጽዋ አካባቢ ወደምትገኝ ኑክራ ወደ ተባለች ደሴት ስለተወሰዱና የቀረውን ቤተሰብ ህጻናትና ሴቶች ብቻ ስለነበር የቤተሰባችን ኑሮ ምስቅልቅሉ ወጣ። የኑሮም ችግር እየተባባሰ ስለመጣ እናቴ ወደ ተወለዱበት ሀገራቸው ወደ ወሎ ለመመለስ ወሰኑ። እንደ አጋጣሚ ሆኖ ታላቋ እህቴ የዚያው የወሎ ተወላጅ ስላገባች ቤተሰብ በሙሉ ወደ ደሴ ሄደ። እኔ ከፍ ብሎ እንደጠቀስኩት ትምህርቴን ከአንድ ዓመት በኋላ አቋርጬ ከቤተሰብ ጋር ለመኖር ወደ ደሴ ሄድኩ። የታላቁ እህቴ ባለቤት ሀጅ አደም የሱፍ ባዘጋጁላቸው ቤት እናቴ ሲያርፉ፣ እኔ ግን በህፃንነቴ እያዘለችኝ ያሳደገችኝ እህቴ ቤት መኖርን መረጥኩ። የዚህ እህቴ ባለቤት ብላታ አህመድ ጣሃ የሚባሉ የኤርትራ ተወላጅ አዲስ አበባ ይኖሩ ነበር። የጣሊያን ወረራ ጊዜ የውጭ ሀገር ዜጋ በመሆናቸው ከሀገር እንዲወጡ ይገደዳሉ። ከአባታቸው ከከንቲባ መሐመድ አማ ሮማን በደሴ የጣሊያን ቆንስላ አስተርጓሚ ጋር አዲስ አበባ ተገናኝተው ወደ ኤርትራ ተመለሱ። አባትየው እዛው አገራቸው በሞት ተለይተው ሲቀሩ ልጃቸው ብላታ አሕመድ ጣሃ ወደ ደሴ ተመልሰው ከእናታቸው ጋር ተለይተው ከቀሩት እህቶቻቸው አጠገብ እቤት አሰርተው በደሴ ከተማ የንግድ ሱቅ ከፍተው ይኖሩ ነበር። ለመጀመሪያ ጊዜ ወደ አስመራ መሄድ ብላታ አሕመድ ጣሃና ሀጅ ኢልያስ የተባሉ የብላታ አሕመድ ጣሃ እህት ባለቤት አንድ የልዑል አልጋ ወራሽ አስፋውሰን መልእክተኛ ጋር ወደ አስመራ የሄድኩት ወዲያው የጣሊያን ወረራ እንደተወገደ ነበር። የተጠቀሱት ሶስት ሰዎች የጉዞ ዓላማ በሀገራችን ውስጥ ወድቆና ረክሶ የነበረውን የጣሊያን ሊራ በየሻንጣቸው አጭቀው ብላታ አህመድ ጣሃና ሀጂ ኢልያስ በያዙት ገንዘብ የንግድ ሸቀጥ ለመግዛት ሲሆን የአልጋ ወራሹ መልእክተኛ ደግሞ ለቤተ መንግስት የሚያስፈልገውን የቤት እቃና ልብስ ለመግዛት ነበር። ያረፉበትን ሆቴል አልቤርጎ አበራ የተባለ ነው። በዚያ አስመራ ውስጥ የቀለም ልዩነት ነግሶ ስለነበር ለጥቁር ሰዎች ብቻ ማረፊያ እንዲሆን ተብሎ የተሰራ ሆቴል ነው። እንዲሁም በየጊዜው የነበረው የቀለም ልዩነት በሆቴል ብቻ የተወሰነ ሳይሆን የህዝብ ማመላለሻ አውቶቡስም ውስጥ ለጥቁሮች የተሰጠው ክፍል ጠባብና መቀመጫ የሌለበት ነው። እንዲሁም በየሬስቶራንቱም ሆነ በመኖሪያ ሰፈር ለጥቁር ሰው የተለየ ቦታ ነበር። ገንዘብ ጠባቂ አስመራ እንደገባን ለእኔ የተሰጠኝ ስራ ሶስቱ ሰዎች የሚያስፈልጋቸውን ለመግዛት የተወሰነ ሊራ ይዘው ሲወጡ የቀረውን ገንዘብ ለመጠበቅ ቤት ውስጥ ተዘግቶብኝ መቀመጥ ነበር። ከሶስቱ አንዱ ወይም ሁሉም ከምሳ በኋላ ለእረፍት ሲመጡ ፈትለክ ብዬ እወጣለሁ። ያረፍንበት ሆቴል ከተማ መሀል ስለነበር የአስመራን ከተማ እየተዘዋወርኩ ቃኛለሁ። የአባቴን ሀገር ተወላጅ የተንቤን ሰዎች ዘንድ እሄዳለሁ። አንዳንዴም ሲኔማ ቤት እገባለሁ። ከዕለት አንድ ቀን የሄድኩበት ዙረት ዘግቼ ስመለስ የሆቴሉን ቤት በር እንዲከፍቱልኝ ባንኳኳ ስለዘገዩብኝ በበሩ ቁልፍ ቀዳዳ ጎንበስ ብዬ ተመለከትኩ። ከክፍል ውስጥ የነበሩት ሰው የአልጋ ወራሹን መልእክተኛ ሻንጣ ለመክፈት ሲሞክሩ አየኋቸው። በድንገት ስለመጣው ሻንጣውን ወደ አልጋ ስር ገፍተው በሩን ከፈቱልኝ። የት ሄደህ ነው ብለው ተሳድበው ወደ ሽንት ቤት ሲሄዱ እኔ ሻንጣውን ሳብ አድርጌ መከፈቱንና አለመከፈቱን ለመ አለመከፈቱን ለማወቅ ስሞክር ከሻንጣው ሁለት ቁልፍ አንዱ ተከፍቶ አንዱ አልተከፈተም። የተከፈተውን ክፍት ትቼ ሰውየውን ከሽንት ቤት ሲመለሱ ይህ ሻንጣ ተከፍቷል አልኳቸው። እኔ ምን አውቅልሃለሁ ብለው ወጡ። ወዲያው ተመልሰው ብላታ አህመድንና የአልጋ ወራሹን መልእክተኛ አስከትለው መጡ። ልጁ እኔን ማለታቸው ነው። በየጊዜው እየጠፋ ስለሚያስቸግር ገንዘባችንን ታማኝ ሰው ዘንድ ማስቀመጥ ይሻላል ብለው ብላት አህመድና ሀጂ ኢልያስ ገንዘባቸውን ይዘው ሲሄዱ የአልጋ ወራሹ መልእክተኛ እኔ እዚህ ሀገር የማውቀውና የማምኖ ሰው ስለሌለ ልጁ ይሰጠኝ ይላሉ። ሁሉም በዚህ ይስማማሉ። እኔም በዚሁ ስምምነት መሰረት ከገንዘብ ጠባቂነት ወደ ገንዘብ ተሸካሚነት ተዘዋወርኩ። ከዛን ጊዜ ጀምሮ ሻንጣውን አንጠልጥዬ በየሱቁ መዞር፣ በየምግብ ቤቱ ምግቦቹን መመገብ ሆነ ስራዬ። እዚህ ላይ ሳልጠቅሰው የማላልፈው ጉዳይ የአልጋ ወራሹ መልእክተኛ ሻንጣ ለመክፈት የሞከሩት መጠኑን ለማወቅ ይመስለኛል። እርኩስ ሀሳብ ቢኖሯቸው ወዲያውኑ ወጥተው ሰዎችን አስከትለው ባልመጡ ነበር። የኔንም በቁልፉ ቀዳዳ መመልከት አያውቁም ነበር። ስለዚህ እድላቸውም በሌላ ጊዜ ይሞክሩ ነበር። ነገር ግን ገንዘብ ቢጎል የምታማውና እምጠረጠረው እኔው ነበርኩ። ሁልጊዜ ያለው እምነት ሽማግሌ፣ ጨዋ ልጅና ጎረምሳ አጥፊ ነው። በዚህ አጋጣሚ ባልሰራሁት ስራ፣ ባልፈጸምኩት ወንጀል እውነቱን ለማወቅ በሚል ምክንያት ጥፊና ድብደባ አይቀርልኝም ነበር። እድሜ የጨዋና የመጥፎ ሰው መለኪያ መሆን የለበትም። ሰይጣን እንደሆነ ሁሉንም ስህተት ላይ ይጥላል። የአስመራ ከተማ ውበት። በዚያን ጊዜ የአስመራ ከተማ በጣም የተዋበችና የደመቀች ከመሆኗን በላይ ከፍ ያለ የኢኮኖሚ ንቅናቄ ይታይባት ነበር። በሀገሪቱ የነበሩት ጣሊያኖች ንግዳቸውንና ስራቸውን አጣርተው ወደ ትውልድ ሀገራቸው ለመሄድ የሚዘጋጁበት ጊዜ ከመሆኑ በላይ የእንግሊዝን የጦር ኃይል ተከትለው የመጡት የኮንትሮባንድ ነጋዴ ሶማሌዎች ንግዱን ያማቱት ነበር። በሰው ብዛትና በሀገሪቱ ውበት በነበረው የኢኮኖሚ ብርቱ ንቅናቄ አእምሮይም ሆነ መንፈሴ በአድናቆት ተውጦ ነበር። በሲኒማ ቤት እንደማየው አውሮፓ የገባው መስሎኝ ነበር። በተለይ ደግሞ አንድ የግብጽ ፊልም ካየው በኋላ በማንኛውም ዘዴ ግብጽ መድረስ አለብኝ የሚል ብርቱ ምኞት አደረብኝ። ለግብጽ ጉዞ መዘጋጀት ከአስመራ ወደ ደሴ እንደተመለስኩ ለግብጽ ጉዞ መዘጋጀት ጀመርኩ። አንዳንድ የቤተሰብ ፎቶግራፍ፣ ልብስ፣ ገንዘብ ከሳንቃ እንጨት በተሰራ ሳጥን ውስጥ በሚስጥር ማከማቸት ጀመርኩ። ወደ ሆጤ የመኪና መናኸሪያ እየሄድኩ እኔንና አንድ በእድሜ ከፍ ካለ ወጣት ጋር አስመራ ድረስ የሚወስደን መኪና መፈለግ ጀመርኩ። ከዕለታት አንድ ቀን አዲስ አበባ የማውቀው ልጅ የጭነት መኪና ሹፌር ረዳት አዩታንቲ አገኘሁኝ። አስመራ ድረስ እንዲወስደን ሹፌሩን ተማጸንልን ብዬ ለመንኩት። እርሱ ግድ የለም እቃችሁን ይዛችሁ ወደ ማታ ብቅ በሉ አለን። ሹፌሩን ብጠይቀው እምቢ አይለኝም አለን። ስለዚህ በዚያው ቀን በድንገት ብድግ ብዬ ወደ ግብጽ ሄዳለሁ ብዬ ተነሳው። እንደ አጋጣሚ ሆኖ በዚያን ቀን ከጉዞ የሚያግደኝ ሰው አልነበረም። ምክንያቱም ሊያግዱኝ የሚችሉት ሰዎች ሁሉ አንድ ዘመድ ባቲ ስለሞተ ለለቅሶ ሄደው ነበር። እቤቷ የምኖረው እህቴ ከኔ ዘንድ እንደ ልማድ ጠፍተህ አትሄድም ብላ ሳጥኑን በአሽከራ አሸክማ ወደ እናቴ ቤት ወሰደችው። እዚያም ጎረቤቶች ተሰብስበው ቡና ተፈልቶ የምክርና የስድብ ማዕት ወረደብኝ። ሁኔታው እንዲህ እንዳለ ቤተሰቦቼን አዘናግቼ ከቤቱም እልም ብዬ ጠፋለሁ። ከጥቂት ጊዜ በኋላ አንዲት የቤተሰብ ወዳጅ ቤት ሄጄ መልእክት ለእናቴ እንድታደርስልኝ ጠየቅኳት። መልእክቱም ራቁቴን ከመሄዴ በፊት ሳጥኔን እንድታደርስልኝ ጠየኳት። መልእክቱም ራቁቴን ከመሄዴ በፊት ሳጥኔን ሆወጤ ሜዳ ድረስ እንዲልኩልኝ ልመናዬን አቅርቢልኝ አልኳት። እናቴ በቀላሉ የማልመለስ ቆራጥ መሆኔን ስለሚያውቁ እንዲሁም ከዚህ ቀደም ጠፍቶ የመሄድ ልምድ ስላለኝና ለቤተሰብ ቁጥጥር አስቸጋሪ በመሆኔና ጠፍቼ ወደ አዲስ አበባ የሄድኩበትም ጊዜ ስለነበር ሳጥኔን አስይዘው እዚያው ያልኩበት ቦታ ድረስ አምጥተው ሰጡኝ። ቀጥሎም የሚከተለውን ምክር አሰሙኝ። በእውነቱ ለትምህርት እንደሆነ የምትሄደው መንገዱ ቀና ያድርግልህ። ለውስልትናና ለውስልትናና ስም ለማጥፋት ከሆነ ግን ዝናህን አያሰማኝ ብለው ተነስተው ሄዱ። ወዲያውኑ መሸት እንዳለ መኪናው ተነሳ። ሌትውኑ ከጓደኛዬ ጋር ወደ አስመራ ጉዟችንን ቀጠልን።